السلام عليكم ورحمة الله وبركاته السمان الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين مستمعي الكريم نتدارس اليوم من كتاب بلوغ المرام من أدلة الأحكام من رقم الحديث 256 ولا 65 ان شاء الله تعالى 265ኛው ሐዲስ ላይ ነው የምንነሳው من يقرأ المثنى فليتفضل مشكورا بسم الله الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم باب سجود السهو وغيره عن عبد الله بن بحينة رضي الله تعالى عنه قال إن النبي صلى الله عليه وسلم صلى بهم الظهر فقام في ركعتين الأوليين ولم يجلس فقام الناس معه حتى إذا قضى حتى إذا قضى صلاته وانتظر الناس تسليمه كبر وهو جالس وسجد سجدتين قبل أن يسلم ثم سلم له السبعة وهذا لفظ البخاري وفي رواية المسلم يكبر في كل سجد سجدة وهو جالس وسجد الناس معه مكان من الجلوس طيب ዛሬ ኢንሻአላሁ ተዓላ አዲስ ርዕስ ነው የምንማማረው ባቡ ሱጁድ ሰህዊ ስለ እርሳታ ሱጁድ አንድ ዋጅብ ነገር ሶላት ውስጥ ከረሳን ለዛ ማካካሻ የሚደረግ ስጁድ ሰጅደተ ሰሁ በመባል ወይም ስጁድ ሰሁ በመባል ይታወቃል ማለት ነው የሱን ብያኔና ሁክም የምናይበት ምንዳስስበት ይሆናል وغيره የሚል ንስخ አለ ስለሌላም ይናገራል እሱ ምንድነው ሚን ስጁድ ትላወቲ ወሹክሪ ሱጁድ ተላዋና ሱጁድ ሹክር የሚባል ቁርአን ቀርቶ የሚወረድ ሱጁድ አለ ያው ቁርአን ውስጥ ወደ 16 ቦታዎች አሉ እነዛ ሱጁድ ተላዋ ይባላል ቁርአን ቀርቶ የሚወረድ ሱጁድ ማለት ነው ወሹክሪ ማለት አንድ የሆነ ነገር ደስ ሲለን ሩጠን መሬት ላይ ሱጁድ እንወርዳለን ለአላህ Subhanahu Wa Ta'ala ማለት ነው የምስጋና የደስታና እንኳንም ይሄን ነገር አሟላህልኝ እንኳን ማደረለን የምናደርገው ሱጁድ ማለት ነው አንዳንዱ ንስኻ ግን ባቡ ሱጁድ ይሳዊ ወሱጁድ ትላወቲ ሹክሪ የሚልም አለ ሁለቱም ያስከዳል طيب سها عن الشيء سهوا سها سهوا ይባላል ዘነጋ ለማለት ذهل وغفل قلبه عنه الى غيره የሆነ ነገር እየሰራ እያለ ሶላት እየሰገደ እያለ ሌላ ነገር ተዛለውና ይሄን የያዘውን ሶላት ዘነጋ ረሳው ማለት ነው ስለዚህ ሰሁ የሚለው ظهور وغفله عما كان في الذكر ያስታውሰው የነበረውን ነገር እርሲት ሲያደርገው ሰሃ ይባላል እና ሶላት ውስጥ ሰሃ ማለት በማዕና ነሲ ረሳ ማለት ነው ሲረሳ የረሳበት ማካካሻ ያው እንደ ነገር ወይም እንደ መጠገኛ ነገር የሚወርደው ስጁድ ስጁድ ሰሁ በመባል ይታወቃል ነው ነብዩ አለይሂ ሰላቱ ወሰላም ሶላት እየሰገዱ ረስተዋል ሰው ናቸውና እንደማንኛውም ይረሳሉ እንደውም በረሱበት ሰዓት ምንድነው ያሉት አነ በሸሩ بشر مثلكم ያሉት እኔ እንደናንተው ሰው ነኝ ከናንተ የምለይበት ነገር የለኝ በሰውነት ባህሪ ሰው ነኝ አንሳ ከማተን ሰው እናንተ እንደምትረሱ እረሳለሁ ማለት ነው ባይሆን ፈኢዳ ነሲቱ ሶላት ውስጥ ሆኜ ስራ ሳስተውኝ ፈዘክሩኒ አስታውሱኝ ይሄ ሐዲስ የሰይ ቡኻሪ ወሙስሊም ያለ ሐዲስ ነው ለምንድን ነው እሳቸው የረሱበት ምክንያቱ ሰላም አለይኩም ወራህመቱላሂ ይሰማል አሁንም እያንገራገረ ነው ስለ ስጁደት ሰሁ ነበር የተነጋገረ የነበረው አን ስጁድ ሰሁ ረስቶ ስለረሳበት ማካካሻ ስለሚደረገው ስጁድ የሚገልጽ ነው ብያለሁ ወስጁድ ቲላዋ ራስ ቁርአን ቀርቶ ደግሞ የሚወረድን ስጁድም የሚናገር ነው ወሽክሪ አንድ የሚያስደስት ነገር ሲያጋጥም የሚደረግ ስጁድ አለና ስለሱም የሚገልጽና የሚያብራራ ይሆናል ርዕሳችን ማለት ነው عن عبد الله بن بوحينة رضي الله تعالى عنه أن النبي صلى الله عليه وسلم نبي عليه الصلاة والسلام صلى بهم الظهر ظهر صلاة አሰገዷቸው አብዱላህ ኢብኑ ቡሃይና የተባለው ሱሐቢ ነው የሚያወራው ምን ብሎ አነ ነብይ ሰለላሁ ዐለይሂ ወሰለም ያ አላህ መልእክተኛ ሶላ ቢሂም الظهر ظهر ሶላትን ያሰገዷቸው መሆኑን ገለጸ እናም فقام في الركعتين الاوليين ሁለት ረካዓ እንደሰገዱ ቁጭ ነበር የሚባለውና በአጋጣሚ ሆኖ እሳቸው ግን ረሱና فقام ቆሙ ማለት ነው في الركعتين الاوليين መጀመሪያዎቹ ሁለቱ ረካዓ ላይ መቀመጥ ባለባቸው ሰዓት ቆሙ ወለም يجلس አልተቀመጡም አተህያቱንም አልቀሩም ማለት ነው እሳቸው ሲቆሙ መሪ ናቸው አሰጋጅ ናቸው ተከታዮችስ ምን አደረጉ فقام الناس معه ሰዎችም ከሳቸው ጋር አብረው ተነሱ ወይም ቆሙ ማለት ነው እስከ መቼ ቀጠሉ hatta اذا قضوا الصلاه ሶላታቸውን አጠናቀው እስከሚጨሩ ወንተظر الناس ሰው እስከሚጠባበቅ ድረስ ተስሊመሁ ሁለተኛ አራተኛው ረካ ላይ ሁለተኛው ቅማጤ ላይ አተህያቱ ምናምን ቀራተው ጨርሰው አሁን ያሰላምታሉ ብለው በሚጠባበቁበት ሰዓት ከበረ አላሁ አክበር አሉ ነብዩ አለይሂ ሰላቱ ወሰለም وهو جالس እንደተቀመጡ አተህያቱን ቀርተው ሶላተ ኢብራሂምያ ምናምን ዱዓዎችን ቀርተው ሳይቆሙም እዛው ቁጭ እንዳሉ አላሁ አክበር አሉና ወደ ሱጁድ ወረዱ ወሰጀደ ተደፉ በግንባራቸው ሰጅደተይኒ ሁለት ስጁዶችን በመሐከል ብድግ ብለው መመለስ ስጁድ ያደረጉ ማለት ነው ይሄን ያደረጉ መቼ ነው ቀብለ ቀብላኙ ሰለመ ከሶላታቸው ሳይወጡና ሳያሰላምቱ አሰላሙ አለይኩም ወራህመቱላሂ ሰላሙ አለይኩም ወራህመቱላሂ ሳይሉ ስጁድ ወረዱና ሁለቱን ስጁዶች ጨርሰው ቁጭ ሲሉ ثم ሰለመ ከዚያም ሰላምታ አደረጉ ማለት ከሶላቱ ወጡ اخرجه السبعه ኢማሙ አህመድን ጨምሮ ኩቱበ ሲታጠቃላይ ዘግበውታል وهذا لفظ البخاري አሁን ያነበብነው የቡኻሪ ቅንብር ነው ቃላቱ ዝግጅቱ ማለት ነው ስለዚህ አሁን እዚህ ጋር የምንወስደው ትምህርት ምንድነው ሁለተኛው ረካዓ ላይ ቁጭ ብለን አተህያቱን መቅራት አለብን ዋጅብ ነው ረስቶ ግን አንድ ሰው ከቆመ ከቀጥሎ ከቆመ በኋላ መመለስ አይቻልም በዛው መቀጠል ነው ስለረሳበት ግን መጨረሻ ላይ አራት ረካ ከሆነ የሚሰግደው እሱን ከጨረሰ በኋላ አተህያቱ ማምን ቀራርቶ ሲያበቃ ሁለት ሱጁድ ያደርጋል ከዚያ በኋላ ቁጭ ብሎ ያሰላምታል ይሄ ማካካሻ ሱጁዶች ተደረገ ወይም አደረገ ማለት ነው وفي روايه لمسلم ኢማሙ ሙስሊም በዘገቡት ዘገባ ደግሞ ዩከቢሩ አላሁ አክበር ይሉ ነበረ في كل سجدة በእያንዳንዱ አስጁድ ወሆ ጃሊስን ተቀምጠው እያለ ገብታችኋል አተህያቱን ቀርተው መጨረሻ ላይ ሲጨርሱ ማካካሻ ሰጁድ ሊወርዱ ሲሉ አላሁ አክበር ብለው ሰጁድ ወረዱ ሲነሱም አላሁ አክበር አሉ አሁንም ሁለተኛው ሰጁድ ላይ አላሁ አክበር አሉ ሲነሱም አላሁ አክበር ይሉ ነበረ ነው የሚለው እና ወሰጀደ الناس ሰዎችም ስጁድ ያደርጉ ነበረ ማሁ ከሳቸው ጋራ መካነ ማነሲ من الجلوس ሁለተኛው ረካ ላይ መቀመጥ የነበረባቸው ቦታ ላይ ማካካሻ ነው መካነ ማነሲ ማለት ስለረሱበት ነው ሚነል ጁሉሲያ መቀመጥ የሆነውን ረስተዋልና ለዚያ ማካካሻ ነው ሱጁድ ያደረጉት ሁለት ጊዜ ሲል ዘግቧል ነው አላየሃል አነ ነብይ ሰለላሁ ዐለይሂ ወሰለም ሰሃፊ ሶላት ዙሁር መቼ ነው የረሱት ዙሁር ሶላት ላይ ነበረ ዙሁር ሶላት ላይ ረሱ ዙሁር ረካ ዙሁር ሶላት እንደምታውቁት ሁለት ረካ ላይ መቀመጥ ከዛ ደግሞ ተነስቶ ሁለት ረካ ጨምሮ አራተኛው ረካ ላይ ብሎ አታያቱን ቀርቶ ማለት ማሰላመት ነበርና የመጀመሪያውን ቅማጤ ረሱና ቆሙ ማለት ነው ሰውም ተከትሏቸው ቆመ መጨረሻ ላይ መርሳታቸውን ሳረጋገጡ ወደ ሱጁድ ወረዱ ይሄ አንድ አይነቱ እንግዲህ የሱጁድ ነው የረሳ ዋጅን የረሳ ሰው ሱጁድ ይወርዳል መጨረሻ ላይ በዚህ ካካሳል ነው መቀመጡም መቅራቱም ተህያቱ መቅራቱም ዋጅብ ነበረ መጀመሪያው ቁማጤ ላይ ማለት ነው ሌላው ሱጁድ ስናደርግ ማካካሻ ሱጁድ ስናደርግ ልክ እንደ ሶላት ሱጁድ ነው የምናደርገው ተክብራም አለው መሐከለ ሁለት ሱጁድ ላይ ቁጭ ብሎ እንደገና መወረዱም እንዳለ እንደተጠበቀ ነው ማለት ነው ሶስተኛ ምን ነው የምንወስደው አህካም ቀብለ ሰላም ነው ከማሰላመታቸው በፊት ነው ስጁድ የወረዱት ማለት ነው ከማሰላመት በኋላም ይቻላል ወደፊት ይመጣል ሌላው አሁን ስጁድ የወረዱት ስለረሱበት ቦታ ማካካሻ ነው ሌላው የሰው ልጅ ያው መርሳት የሚባል ባህሪ ያለው ይሄ መርሳት ደግሞ ነብያችን አለይሂ ሰላቱ ወሰለም ሰው ስለሆኑ እሳቸው ላይም እንዲያ ነገር ይፈጠራል ማለት ነው ስለዚህ እኔ እንደናንተው አምሳያ ሰው ነኝ በረሳው ሰዓት አስታውሱ ብለዋል ያው ሰሃቦችም ያስታውሳቸው ነበር ማለት ነው ሌላው ኢማሙ ሁለተኛው ረካ ላይ አተህያ ብሎ መቅራት ሲገባው ረስቶ ከቆመ ተከታውም የራሱ ጉዳይ ብሎ መቅረት የለበትም አብሮ መከተል እንዳለበት ያመለካል ኋላ የረሱበትን ፈንታ ሲወርዱ አብሮ ተከታውም ይወርዳል ኢማሙ እስከረሳ ድረሳ ስጁድ እስከወረደ ድረሳ ማለት ነው እሺ ሌላው እዚህ ጋር ምን ነው ትልቅ ደርስ አለ በደንብ አስተውሉ ሶላት ውስጥ ሆነን ቀልባችን አንዳንድ ነገር የመርሳት ባህሪ ቢፈጠርበት ያው ሶላት ውስጥ ሆኖ መርሳቱና አንድን ዋጅብ መተው ስህተት ቢሆንም ሶላቱ አይበላሽም ሶላቱ አይበላሽም ለምን ረሳ ስለረሳ ሶላት ተበላሽቷል አይባልም ባይሆን ማካካሻ ሱጁድ ይወረዳል እንጂ ማለት ነው አላየሃል ሱጁድ ከሚያስወርዱ አንዱ ዋጅብን ነገር ረስቶ አለመስራት ነበር ይሄው አሁን የተመረተ ምርት እሱን ያመለክታል ነው ቀጥሉ وعن أبي هريرة رضي الله عنه قال قال صلى النبي صلى الله عليه وسلم إحدى صلاتي العشي ركعتين ثم سلم ثم قام إلى خشبة في مقدم المسجد فوضع يده عليها وفي القوم أبو بكر وعمر رضي الله عنهما فهابا أن يكلماه وخرج سرعان الناس فقالوا أقصرت الصلاة ورجل يدعوه النبي صلى الله عليه وسلم ذا اليدين فقال يا رسول الله أنسيت أم قصرت الصلاة فقال لم أنس ولم تقصر قال بلى قد نسيت فصلى ركعتين ثم سلم ثم كبر فسجد مثل سجوده أو أطول ثم رفع رأسه فكبر ثم وضع رأسه فكبر فسجد مثل سجوده أو أطول ثم رفع رأسه وكبر متفق عليه واللفظ للبخاري وفي رواية لمسلم صلاة العصر ولأبي داود فقال أصدق ذو اليدين فأومأوا أي نعم وهي في الصحيحين لكن بلفظ فقالوا وفي رواية له ولم يسجد حتى يقنه الله تعالى يقنه الله تعالى ذلك <coughs> طيب جزاكم الله خير وعن ابي هريره رضي الله تعالى عنه انه قال ابو هريره قالوا من قالوا صلى النبي صلى الله عليه وسلم احدى صلاتي العشي صلى النبي نبي ሰገዱ ማለት ነው احدى ማለት አንዷን ማለት ነው احدى صلاتي العشي ከሰዓት ከሚሰገዱ ሶላቶች አንዷን ያው ከዙሁሪ ዙሁሪ ላይ ያለው ከሰዓት እንለዋለን ወይም መሳ እንለዋለን የምሽት ከሆኑ ሶላቶች መካከል አንዷን ሰገዱ ኢማ الظهر ወኢማ العصر ማለት ነው ስንት አድርገው ረካዓተይን ሁለት ረካዓ አድርገው ሰገዱ አተህያቱን ቀሩ ሶላተ ኢብራሂምያን ጨመሩ አራተኛው መስላቸው ثم سلم ከዚያ አሰላመቱ ቅድም ልባርጉ መቀመጥ ነው የረስተው የቆሙት እንጂ ረካ አረሱም አሁን ደግሞ የረሱት ምንድነው ሁለቱን ረካ ጨረገዱት ቀነሱት ማለት ነው አራተኛ መሰላቸውና ሁለት ረካ ላይ ثم سلم ከዚያ አሰላመቱ ካሰላመቱም በኋላ እንቅስቃሴ ያደረጉ ثم قام ከዚያም ቆሙ ነብዩ አለይሂ ሰላቱ ወሰለም ኢላ ኸሸበ ሆነች እንጨት ወጋ ነገር ማለት ነው في مقدم المسجد ከመስጂዱ ፊት ለፊት የሆነች እንደወጋግራ ያለች ነገር ምሰሶ ነገር ማለት ነው ነበር ወደዛ ሸድ ብለው ቆም አሉ فوضع يده እጃቸውን አስቀመጡ عليها ዛወጋግራ እንጨት ላይ وفي القوم ተከታይ ሆነው ከሰገዱት መካከል ህዝቡ መካከል አቡበክር ይገኛሉ ወዑመሩ ዑመር ይገኛሉ እንግዲህ ያሉ የሉም የሚባሉ ሱሐቦች ማለት ረዲየላሁ عنهما فهابا بمعنى خاف ፈሩ ማለት ነው ሁለታቸውም فهاب ابو بكر وعمر ማለት ነው فهاب ማለት አዩ ከሊማ ነብዩን ለማናገር ትንሽ አይናፋርነት ያዛቸው አዋቂው እያሉኛ ምን አቅለበለበ በሚል ነገር ማለት ነው ከዚያ ወخرج ወጣ ሰራዓኑ الناس ማለት የሰዎቹ ቸኳላዎቹ ቸኳላዎቹ ወጡ አይታችሁ ከወደ መርካቱ ልክ እንደ 10 አመት ይሙ ግንፍል ብሎ እንደ አንድ ወጣ ነጋደው ይቸኩላል ሱና እኮ አይሰግድም አሁንም እሳቸው አሰግደው ልክ እንዳሰላመቱ ይሄ ቸኳይ የነበረው ህዝብ ወጣ ማለት ነው ደሞ ያወሩ የሚወጥ ፈቃሩ አቀሰለ ስራ ዛሬ እንደተች ስራ ታጠረች እንደ እያሉ የእርስ በርሳቸው እየተወራሩ ወጡ ሌሎቹ ጨንቋቸው ለመናገርም ከብዷቸዋል ሶላቱም ትክክል እንዳልሞላ ያውቃሉ ተቸጋግረዋል አንዱ ጎበዝ ደፋር ምን አለ ወረጁሉን የሆነ ሰውዬ ነበረ يدعوه النبي ማለት ይሰሚህ النبي ማለት ነብያችን ይጠሩት የነበረ ስያሜ ስም ያወጡለት የነበረ ምን ብለው ዘል የደይኒ የሁለት እጅ ባለቤት የሚባል ሰው ነበር ሁሉ ሱረት ጀርድ ያለው የሱ እጁ ረዘም ያለ ነበር ይባላል ተፈጥሮ ሆኖ ሁለት እጆቹ ረዘም ያልናቸው ከሌላው ሰው ማለት ነው ስለዚህ ዙል የዴን አሉት እንግዲህ ወላ ተናበዙ ቢላል ቃብ ምን ነገር አለ አይደለ እዚህ ቦታ ላይ ግን በነብያችን አለይሂ ሰላም አንደበት ዙል የዴ መባሉ ያስደስተው ነበር እንጂ አያስቀይሙም ነበር ብለዋል አሜት አይሆንም እሺ ዙል ተብሎ ይጠራ ነበርና የሆነ ሰውዬ ነበር አለ እሱ ሰውዬ فقال على يا رسول الله አላቸው ዳውም ልክ እንዳስላመቱ አንቱ የአላህ መልእክተኛ ሆይ አላቸው አነሲተ ሶላህ አም ቀሰረት ሰላት አላቸው አነሲተ ረስተህ ልበል አም ቀሰረት ሶላት ወይ ሰላቱ ተቀነሰች ልበል ምንድን ይሄ ሰላት የዛሬው ሰላት ለየት አለብኝ ሰላቸው فقال لم انسالوت አረሰሁም በጭራሽ አሉት ወለም ተቁሰር ሶላቷንም ደግሞ አሳጠፈ ብያ አላሳጠርኳትም አልታጠረችም አሉ ግራ ያባው እንግዲህ ዝለደ ጨርሶ ቃለ በላ እንደታ ማጠር ማጥራለች ወይ አላህ አሳጠር ብሎ ይተበሉ ወይ ምክንያት አንቱ እንጂ ማጠር ሶላቱ አጥሯል አላቸው በላ እንደታ ማለት ነው ቀድነሲት በእርግጠኝ ረስተዋል አላቸው በእርግጠኝነት ረስሃል ከዛ ፈሰላ ረካዓተይን አመኑ ተቀበሉና ሳቸው ሁለት ረካ ሰገዱ ይያለን ነው አሁን በዱሌዲን አነጋገር ብቻ እንዳይመስለን አላህ ማስዋቸዋል እሱ አስታወሳቸው ከዛም አላህም ማስታወሳቸውና አረጋገጡ ነው ፈከበ ፈከበረ አላሁ አክበር አሉ ከዛ በላ ነስለ ፈሰላ አተይና ثم ሰለመ ሁለት ረካ ጨመሩና አሰላመቱ ثم ከበረ ከዚያ አላሁ አክበር አሉ ወደ ሱጁድ ማለት ነው ካሰላመቱ በኋላ ልብ አድርጉ አሁንም ቅድም ቀብለ ሰላም ነበር አሁን ደግሞ አሰላመቱና ثم ከበረ ነው ከሰላምታ በኋላ አላሁ አክበር ብለው ፈሰጀደ ሱጁድ ያደረጉ مثل سجوده ማን እንደስከዛሬው ሱጁዳቸው አው አጥወለ ወይ መረዘም ያለ ነውም ተባል ثم رفع راسه ከዚያ ራሳቸውን ከሱጁዱ አነሱ ከሁለተኛው ፈከበረ አላሁ አክበር አሉ ثم وضع راسه فكبر አ የመጀመሪያው ከመጀመሪያው ሱጁድ ተነሱ ማለት ነው አሁን ደግሞ መልሰው አስቀምጡ ራሳቸውን ፈከረ አላሁ አክበር አሉ فسجد مثل سجوده እንደዛ ያለ ሱጁድ ሱጁድ ያደረጉ አው አጥወለ ወይም መረዘም ያለ ነው ተብሏል ثم رفع راسه ከሁለተኛው ሱጁድ ማለት ነው ራሳቸውን አነሱ ወከበረ ሲነሱም አላሁ አክበር በተነሱ ከዛም በኋላ አሰላመቱ ወጣቱ متفقون عليه واللفظ البخاري وفي روايه لمسلم صلاه العصر ይላል ቅድም ኢህዳ ሶላተይ ለአሽይ ነበር ያለው በሙስሊም ዘገባ ግን ሶላት العصر ብሏል የረሱባት ሶላት ሁለት ረካ ቀን ሳይሰገዱባት ሶላቷ ራሱ አሱር ነች ብሏል ነው የሚለው ወሊ አቢ ዳውድ ኢማሙ አቡ ዳውድ በዘገቡት ዘገባ ደግሞ ፈቃለ አሉ አሰደቀ ዙለዴን አሉ ይላል ተጨማሪ መቼ ቃ የሆነ ሰው ዙሬድ የሚባል የነበረ ሰው የተነሳና ያ ረሱላህ አምቀ ሱረት ሶላቱ ብሏቸው ነበር ሶላቱን ሳጥራውት ነው አሳጥሩ ተብለው ወይስ ረስተው ነው አረሱምም አልታጠረምም ብሎ ነበረ ከዚያ አይ ከሁለታንማ ሆኗል ሲላቸው አሰደቀ ዙል የደይናሩ ዙልየደይን አሁን የሚለው ነገር ትክክል ነው እንዴ ብለው እና አቡበክርን ጠየቋቸው ነብዩ አለይሂ ሰላቱ ወሰለም እና አቡበክር ደግሞ ገና ሶላቱ እንዳላለቀ ስለሚያውቁት ማናገር አልፈለጉ በራሳቸው ነቀነቁ አወለ ማለት ፈአውመኡ አይናም አወ በማለት በራሳቸው ጥቅሻ ሳዩ ይላል የማን ያቡ ዳውድ ዘገባ وفي الصحيح وهي في الصحيحين ቡኻሪና ሙስሊም ውስጥ ላኪን ቢለፍዚ فقالوا አይናም አዎ ብለው እንደዚህ ራሳቸውን በመነቅነቅ እውነቱን ተናገሩ ማለት ነው ቢለፍዚ فقالوا وفي روايه በሌላ ዘገባ ለሁ ለአቡ ዳውድ ወለም يسجد سجود አላደረጉም ነብዩ አለይሂ ሰላቱ ወሰለም حتى يقنه الله تعالى ذلك ይሄ ረስተው የሰገዱትና ሁለት ረካ ላይ አሰላምቱ የነበረውን ድርጊታቸውን ዙሌዴን አስታወሳቸውና ቆመ የሚለው ያው እሱ እንደ ምክንያት ሆናቸው እንጂ አላህ ማረጋግጦላቸዋል ነው የሚለው በሰወረ ብቻ አልተነዱም حتى يقنه الله تعالى ذلك ይሄን አላህ ሳያረጋግጥላቸው አልቆሙም እንዴት በሰው ተመሩ እንዳይመስላችሁ አላህ ራሱ አረጋግጦላቸው መርሳታቸውን ሁለት ሁለት ረካዎችን አምጥተው ጨምረው ከዚያ በኋላ ነው ሁለት ስጁድ ያደረጉት ማለት ነው طيب ያሁኑ ደግሞ ሁለት ረካ ቀንሰው ሰግደው በመርሳት ከዛ እንደውም ንግግርም አድርገዋል ካዋሩ በኋላ ቁጭ ብድግ ብለውም ምሰሶ ከያዙ በኋላ እንደገና ወደ ሶላት ገብተው ሁለት ረካ ጨምረው መጨረሻ ላይ ሰላምተው ከዛ እንደገና ሁለት ስጅድ ወረዱ ወያለ ነው እንደዚህም አለ ያው መሐከል ላይ ሰውየው ረሱል ያሰላሙ ሶላተ ተበላሽ አንልም ይቁምና ቀሩን ያምጣና መጨረሻ ላይ ሁለት ስጁድ ያድርግ ነው የምንለው እንጂ ሶላቱ አይበላሽም ማለት ነው ግን ለማንሳብ ደግሞ የሚያጅበው አረሳሁም ነው ግግም አለ ነብዩ አለይሂ ሰላቱ ወሰለም አልታጠረችም ሶላቷም እኔም አረሳሁም አሉ እዚህ እንግዲህ ፊ ዞኒ ማለት ነው እንደኔ ግምት አረሳሁም ብዬ ነው የማስበው ማለታቸው ጥርጣሬ ውስጥ ነበሩና ኩሉ ذلك لم يكن ሌላው ሪዋያ ሁሉም አልሆነም መርሳትም የለም የሶላት ማጠርም የለም ምን ምን ተፈጠራሉ አይ መሆንማ የሆነ ነገር አለ አላቸው እውነት ነው ሰው የሚለው ነገር ስባቸው አዎ ብለው በጥቅሻ ሳዩአቸው ከዛ በኋላ ያው ማስተካከያውን አደረጉ ነው ነብያቶችም ቢሆኑ ይረሳል ይጋ የምትወስዱት ሁክም ማለት ነው ነብያቶችም ቢሆኑ ይረሳሉ ባይሆን سنقرئك فلا تنسى ነው ከአላህ የመጣው መልእክት ለህዝቡ ሳያደርሱ አይረሱም መልእክቱን ለህዝቡ ካደረሱና ካረጋገጡ በኋላ ግን ካደረሱ በኋላ የመርሳት ባህሪ ተግባር ላይ ሊኖር ይችላል ነው ማንኛውም ነብይ የኛም ነብይ ሆኖ ከሶላት ወጥቶ መውጣቱ ሶላቱን እንዳልጨረሰ ካረጋገጠ ምሶ በዛው መቀጠል የሚቻል መሆኑን ነው የሚያሳየው አንድ ሶላት ውስጥ ሆኖ ረስቶ ቢናገር ሶላቱ አይበላሽም የሚባል ነገር አለ አዎ ይሄው ማከለ አውርተዋል አሶደቀ ዘለዲ ያዘው ሲያዋሩ ነበር ሶላታቸው አልተበላሸም ነው ሌላው ከ በኋላ ነው ስጁድ የወረዱ ብለናል እዚህ ጋር የተለያዩ ኺላፎች አንዳንዶቹ ቀብለ ሰላም ነው መውረድ ያለባቸው የሚል ቀውል ነው ያለው ሁለተኛው بعد ሰላም ነው የሚል ነው ሶስተኛው አልቃፉ ቢልቃፍ ወዳሉ ቢዳል የሚባል ነገር ምን ማለት ነው አልቃፉ ቢልቃፍ ማለት ጉርለት ከሆነ ሶላቱ ያሳየው ቀብለ ሰላም ነው ማለት ነው ከማሰላመት በፊት ይወርዳል ጭማሬ ከሆነ አዳሉ ቢዳል ማለት ዚያዳ የሚለው ነው አዳሉ ቢዳል የሚለው ጨምረው ከሆነ بعد السلام ካሰላመቱ በኋላ ሱጁድ ሰሁ ይወርዳሉ ይለናል ሌላው ሱሐቦች ምን ያክል ለነብዩ አለይሂ ሰላቱ ወሰለም ከበረታ ይሰጡ እንደነበር እዩት አቡበክር የሚያከል ሰው ዑመር የሚያከል ሰው ሶላቱ ጎሎ ተቀንሶ እየተሰገደ ማናገር ከብሏቸው ነበር ካላቸው ክብርና ልቅና የማክበር ባህሪ ማለት ነው وعن عمران بن حسين رضي الله تعالى عنه أن النبي صلى الله عليه وسلم صلى بهم عمران بن حسين ዘገበልን ስራውን አላህ ይወደለህና ነብዩ አለይሂ ሰላቱ ወሰለም ያሰገዷቸው መሆኑን ገለጸ አይሰማም ነብዩ አለይሂ ሰላቱ ወሰለም ያሰገዷቸው መሆኑንና ፈሰሃ የረሱ መሆናቸውን ፈሰጀ ከዛ ሁለት ስጁድ አደረጉ ፈሰጀደ ስጁድ አደረጉ ሰጅደተኝ ሁለት ስጁዶችን ከዛ ቁጭ አሉና ثم ተሸሃደ አተህያቱን ቀሩ ثم ሰለመ ከዚያም አሰላመቱ አቡ ዳውድ ትርሚዚ ዘግበዋል ኢማሙ ትርሚዚ ሐሰን ነው ጥሩ ነው ሐዲሱ ብሎታል ወልሐኪሙ ሐኪም ዘግቦታል ወሰሐሐሁ ሐዲሱን ጥሩ ብሎታል ነው የሚለው አሰገዷቸው ከዛም ረሱ ከረሱ በኋላ ሁለት ስጁድ አደረጉና መጨረሻ ላይ ማካካሻ ተጠቀሙ ማለት ነው وفرقوا بين الساهي والناس بان الناس اذا ذكرته تذكر والساهي بخلاف عجيب ሳሂና ናሲ የሚባል ነገር ሁለቱም ረታ ማለት ነው ማለት ነው ናሲ የሚባለው ረስቷል ሲያስታውሱ ተሮ ያስታውሳል ይሄ ነሲ ይባላል ነው የሚሉት ጭራሽ ያላስታውስም የሚል ከሆነ ግን መዘንጋቱም ካላወቀ ምን ይባላል ሳሂ ይባላል طيب هذا الحديث احدى روايات الحديث السابق المسمى بحديث ذي اليدين يذو اليدين حديث ራሱ ነው ይሄ አሁን የቀራ ነው ሁለት ረካ ረስተው ያሰላመቱበት ማለት ነው ከዛ ሁለት ረካ ጨምሮ አመጣው መጨረሻ ላይ ሰጅደተሰሁ የወረዱበት ማለት ነው እሺ ቀጥሉ وعن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم إذا شك أحدكم في صلاته فلم يدري كم صلى ثلاثا أم أربعة فليطرح الشك وليبني على مثلا ثم ثم يسجد سجدتين قبل قبل أن يسلم فإن كان سلى خمسا شفع شفعنا له ثلاثه وإن كان سلى أماما كان ترغيما للشيطان رواه مسلم طيب وعن أبي سعيد الخدري رضي الله عنه قال أبو سعيد الخدري تبع الصحابي ስራቸውን አላህ Subhanahu Wa Ta'ala ሊላቸውና የሚቀጥለው ናሉ ምናሉ قال رسول الله صلى الله عليه وسلم يا الله መልእክተኛ አሉ اذا شك احدكم في صلاته ሶላት ውስጥ እያለ አንዳችሁ ከረሳ ፈለም يدري አላወቀም ከም ሶላ ምን ያህል እንደሰገደ ጠፋበት አንዳንድ ጊዜ ድብልቅ ይላል ሶስተኛው ረካ ላይ ነኝ ወይስ አራተኛው ረካ ላይ ነኝ በማለት የሰገደው ምን ያክል ነው ማያቅበት ደረጃ ከደረሰ አሰላሰን ማ ሶስት ረካ ይሁን አም አርባዓ ወይም አራቱን አላወቀውም فليطرح الشك ጥርጣሬው ላይ ጣልና ወልየብኒ على መስተይቀነ አረጋግጠው ላይ ይቀጥል ሶላቱን ብለዋል ነው ثم يسجد كذا سجود ያድርግ ሳጅደታይኒ ሁለት ስጁዶችን ቀብላ ይሰልመ ከማሰላመቱ በፊት فإن كان صلى خمسا ምናልባት እንግዲህ ተጠላጥሮ ነው ሶስት ረካ ላይ ነኝ አራት ረካ ላይ ነኝ እያለ የነበረው ስለዚህ አራት የሚለውን ጥሎ ዝቅ ብሎ ከሶስት ሲነሳ አንድ ማለት ነው ምናልባት ግን አራት ረካዓ ሰግዶ ከዛ በኋላ ከሆነ ስንት ላይ ነው የደረሱት ተወላወለው አሁን ማካካሻ ይነሳና አንድ ረካ ይጨምር እያል ነው በሚጨምርበት ጊዜ ሶላቱ ወደ አምስት ሊሆን ነው ስለዚህ ምን አለ ፈይን ካነ ሶላ ምናልባት ሰግዶ ከሆነ خمسን አምስት ሰግዶ ከሆነ ምናልባት ሰውየው ጨምሮ ከሆነ ሸፈዐነ ለሁ ሶላተሁ ሶላቱን እጥፍ ያደርጉለታል ወይን ካነ ሶላ ተማመን ሙሉም አድርጎ ሰግዶ ከሆነ ካነታ ተርገመ ለሸይጣን ለሰይጣን ማሳፈሪያ ትሆናለች رواه مسلم ኢማም ሙስሊም ዘግበውታል ነው የሚለው አሁን እያለን ያለው ሶስት ረካ ላይ ነኝ አራት ረካ ላይ ነኝ አንድ ሰው በደንብ ስሙት ሶስት ላይ ነኝ አራት ላይ አለ ምናልባት አራት ሆኖ ቢገኝ እንኳን ከዝቅተኛው ይነሳያል ነው ሶስት ከሚለው طيب ሶስተኛ ረካ ነው አንድ ረካ ሲያመጣ ስንት ሊሆን ነው አራት ረካ ሊሆን ነው ምናልባት ግን እሱ ሶስት ነኝ አራት ነኝ ብሎ ከሶስት ይነሳ ስንል እርግጠኛ ከአራተኛ ነበረ ከተባለ እንኳ ሸፈት አረግለታለች እቺ የሚሰግዳት ሶላት የሚሰግዳት ሶላት ወይም የሚወርደው ስጁድ ሸፈ ያደርግለታል ስጁድ እንደ አንድ ረካ ታሰብ ይችላል እንደገና ደግሞ ሶስተኛ አራት ብሎ ከተወላወለ ሶስት የሚለውን የያዝና አንድ ረካ ያምጣያል ነው ይቻንዱ ረካ ምናልባት ሙሉ ሰብዶ ተወየው አምስት ረካ ታደርገው ትችላለህ ነገር ግን ሱጁድ ሲወርድ ደግሞ እንደ አንድ ረካት አስቦለት ስድስት እንደሰገደ ይወሰልታል እና ዞሮ ዞሮ አይከስርም ሶላት ውስጥ ገብቶ አንድ ሰው ሁለት ረካ ላይ ነኝ ወይ ሶስተኛ ላይ ካለ ሁለት ብሎ ይነሳ ሶስት ነኝ አራት ረካ ላይ ነኝ ካለ እንደዛው ከሶስት ይነሳ ነው የምንለው መጀረሻ ላይ ሁለት ሱጁድ ያድርግ አይ ጎዳው ወይን ካነ ሶላ ተማመን ሙሉን እንኳን ሰግሮ ቢሆን ካነታ ትሆናለህ ሁለቱም ሶላቶች ወይም ደግሞ كانتا ترغيما للشيطان። መጀረሻ ላይ የሚወርዳ ሱጁድ ስጁድ ለኢብሊስ ማሳፈሪያ ትሆናለች እያለ ነው ለኢብሊስ ማሳፈሪያ እብሊስ ስጁድ አይወርድም በነገራችን ላይ ለአደም ስጁድ ወለተ ተብሎ በጭራሽ አልወርድም ብሎ በዛው የተባረረው ከጀነት አሁን ሰዎችን መጥቶ ሶራ ሲሰግ ይወሰውሳ ሰይጣን ይወሰውስ ይወሰውስና ሰጋጁ ጠንካራ ከሆነበት እንደዚህ ከሶስት ረካዓ አራት ረካዓ ከወሰወሰው ሶስት ብሎ ይዝልታል ከዛ መጨረሻ ሁለት ስጁድ ይወርዳል ስለተወላወለበት ማለት ነው እነዛ ነገሮች ለሰይጣን ሀዘኑ ናቸው ስጅሮቹ ማለት ነው አይወድማ ሱብሃንአላህ <clears throat> ከዚህ ሐዲስ የምንወስደው ነገር ቢኖር ምንድነው ሶላት እየሰገድ ጥርጣሬ ካደረብን የዚህን አይነት ሁክም መውሰድ አለብን ማለት ነው ሁልጊዜ ግን ሰይጣን መወሰስ የለብንም አንዳንድ ሰው ሳይወሰወስም የተወሰወሰ የመሰለ ሁልጊዜ አሁን ውዱ አድርጎ ደግሞ መስውዱ አደረገ አሁን ውዱ አድርጎ ደግሞ ደግሞ ያደርጋል ምን ሳይወጣው እኮ ነው ጥርጣሬ የወሰስ ይገባበት እንደዚህ ከሆነ ሶላት ላይ አደጋ ነው ጥንቃቄ ሊደረግ ይገባል ማለት ነው ሌላው ይሄ ሐዲስ የሚያሳየን صريح في صحه الصلاه ሶላቱ ለመብቃቱ ግልጽ የሆነ ነገር ነው መርሳት ቢከሰትም ሶላት ውስጥ ይሄ መርሳቱ ሶላቱ ሙሉ በሙሉ አላጠፋውም ባይሆን ከእርግጠኛው ይነሳን ያልነው እንጂ ያ የሰገደው ሙሉ በሙሉ ወድሟል ገልገብቷል እንደገና አንድ ብሎ ይጀምራል ተባለም ነው طيب برو وعن ابن مسعود رضي الله عنه قال صلى رسول صلى رسول الله صلى الله عليه وسلم فلما سلم قيل له يا رسول الله أحدث في صلاتي شيء قال وما ذلك قالوا صليت كذا وكذا قال فثنى رجليه واستقبل قلبه فسجد سجدتين ثم سلم ثم أقبل على الناس بوجهه فقال إنه لو حدث في صلاتي شيء أنباتكم به ولكن إنما أنا بشر مثلكم أنسى كما تنسون فإذا نسيت فذكروني وإذا شك أحدكم في صلاتي فل فليتحرى صواب فليتم عليه ثم ثم يسجد سجدتين متفق عليه وفي رواية للبخاري فلما فلم يتم ثم يسلم ثم يسجد ولمسلم أن النبي صلى الله عليه وسلم سجد سجدتين السهو بعد السلام والكلام ولأحمد وأبي داود والنسائي من حديث عبد الله بن جعفر رضي الله عنهما مرفوعا من شك في صلاتي فليسجد سجدتين بعدما يسلم وصححه ابن خزيمة ماشي آه، رشو طيب وعن ابن مسعود كعبد الله ابن مسعود تزجب رضي الله تعالى عنه ስራቸውን አላህ ይወልላቸውና انه قال عبد الله بن مسعود قالوا من قالوا صلى رسول الله صلى الله عليه وسلم يا الله መልእክተኛ ሰገዱ لما سلم እንዳሰላመቱ ጨርሰው قيل له ለእርሳቸው ተባላቸው ያ رسول الله አንተ የአላህ መልእክተኛ ሆይ احدث في الصلاه شيء እዚች አሰጋገዱ ላይ የተፈጠረ ነገር አለን አላቸው ያው ዙለዴ ነው قال وما ذاك ለምን ምን ስለሆነ ጠየቀኝን ጥያቄ እንደማለት ነው እህ قالوا صليت كذا የሰገድኩት እኮ ሁለት ረካዓ ነው አልጨረስኩም ያው የተከሰተ ከሰተ ወህይ መጥቶልህ እንደው ብለን ነው እንጂ አሏቸው ነው قال فسنا رجليه እግራቸውን ኮርተም ማድረጉ ሊቆሙ ማለት ነው ዘርግተው የነበረው واستقبل القبلة ወደ ቂብላ ተቅጣጩ ከዚያ ፈሰጀ ሰጅደተኝ ሁለት ስጁድ ወረዱ ማለት ነው ثم سلم ከዚያም አሰላመቱ ثم اقبل علينا بوجهه ከዚያ በኋላ ወደ ፊታቸው ወደኛ ዞሩና فقال አሉ ከሰላምሩ በኋላ انه اي الامر وشنه ጉዳዩ አሉ لو حدث في الصلاه صلاه ውስጥ የሆነ ወህይ ነገር መጥቶ ቢቀይርብኝ لو حدث في الصلاه شيء مات صلاه ውስጥ አንድ ነገር ቢፈጠር አንበቱኩም به እነግራችሁ ነበር እኮ አልደብቃችሁም ወላኪን ነገር ግን እና አነ በሸሩን እኔ ማለት ሰው ነኝ እኔ ማለት ሰው ነኝ አንሳረሳለሁ ከማታንሰውና አንቱም እናንተ እንደምትረሱ ተረሳለሁ فاذا نسيت ባይሆን በረሳሁ ጊዜ فذكروني አስታውሱኝ ያ ሰላቱ አጥሯል የሆነ ረካ ቀንሰዋል ምንድነው ብላችሁ አስታውሱኝ ወይዳ ሸካ አሐዱኩም ፊ صلاته አንዳችሁ ሶላቱ ሲያለ ከተጠራጠረ ፈለተሐረ ፈለተሐረ ሶዋቡን ያፈላልግ ያጣራ ፈሉቲማ አለ ከዛ እውነተኛ እርግጠኛ የሆነው ነገር ላይ ይቀጥል እንደማለት ነው فليتم يملا عليه በዛ ላይ ሶላቱን ይምላ ثم ليسجد ከዛ ስጁድ ያድርግ ሰጅደተን መጨረሻ ላይ ማካካሻ ሁለት ስጁድ ይወረድ ይሄ ደግሞ متفقون عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው ማለት ነው وفي روايه للبخاري እንደ ኢማሙ ቡኻሪ ዘገባ فليتم يملا ብለዋል ثم يسلم ከዚያም ያሰላም ثم يسجد ከዚያም سجود ይውረድ ولمسلم እንደ ሙስሊም ዘገባ ان النبي صلى الله عليه وسلم يا الله መልእክተኛ ሰጀደ سجود ወርደዋል ሰጅደ ይሰሁ የመርሳት የሆነውን ማካካሻ ሁለት ስጁድ እቸ بعد السلام والكلام ይሄው ሲያናግሯቸው ቆይተዋል እንግዲህ አስወደቀ ዙይደን እያሉ ስለዚህ <clears throat> ሁለት ስጁዶችን ፈሊትማ ثم يسلم ثم يسجد ሶላቱን ይሙላ ከዚያ ሰላምት ከዛ በኋላ ይውረድና ማካካሻ ሶላት ያጠናቀረው ወስሊሚን ان النبي صلى الله عليه وسلم سجد سجدتي السهو بعد السلام والكلام ከአሰላመተ በኋላ ከአሰላመቱ በኋላ አነጋገሩን በኋላ ሱጁድ የወረዱት ይላል ሙስሊም ዘገባ ወልባቡ ዋሲዕ ነው ምንለው ዋናው ነገር ዋጅብ ነገር ረስቷል ዋጅብ ረሳሰው ሰው በሰጅደ ተሰው ይጠግነዋል ሰጅደ ሰው ከመወረዱ በፊት ያሰላምት ዝም ሱጁድ ያድርግና መጨረሻ ያሰላምት ቀብረ ሰላሙን ባደ ሰላም ችግር የለውም ማለት ነው ተቀበሉ ሁለቱም ስለተገኘ طيب ወሊ አህመድ አለ እኛ ጋር ብቻ ቁጥር ነው የሰጠው ወሊ አህመድ እንደ ኢማሙ አህመድ ዘገባ ወአቢ ዳውድ እንደ አቡ ዳውድ ወነሳኢ እንደ ነሳኢም ዘገባ من حديث عبد الله بن جعفر كعبد الله بن جعفر ተዘገበ ሐዲስ مرفوعا الى النبي صلى الله عليه وسلم ነብያችን ጋር የደረሰ ሲሆን ዘገባው من شك في صلاته አሉ ሶላት ውስጥ እያለ የተጠራጠረ فليسجد سجود ይውረድ سجدتين ሁለት ረካዓዎችን መቼ بعد ما يسلم ካሰላመተ በኋላ አታያቱን ቀርቶ ሷተ ኢብራሂም ይቀራል ከዚያው ያሰላምታል ከዛ ሁለት ይውረድ ይያለ ነው وصححه ابن خزيمه ابن خزيمه حديث ሩ ብለውታል ይሄ ጥርጣሬ ያለበት ይገልጻሉ አነ ሸከ في الصلاه زياده فيها او النقص منها من اسباب سجود السهو መጠራጠር መጠራጠር ሶላትን ማን ነው ሰይድ ሰው ከሚያስወርዱት ምክንያት አንዱ ነው ማለት ነው ሶላት ውስጥ እያለ ሶስት ነኝ አራት ላይ ነኝ ካለ ይሄን ማለቱ ከዛ ከዚህ መቃጀቱ ሁለት ሱጁድ እንዲወርድ ያስደርገዋል ማለት ነው ያው ሰው የሚወስደው መቼም አብዛኝ ሐሳቡ ወዳደፋው ነገር ነው ቢሆንም ግን ሂደቱ ይሄን ይመስላል ነው እሺ وعن المغيرة ابن شعبة رضي الله عنه أن رسول الله صلى الله عليه وسلم قال إذا شك أحدكم فقام في الركعتين فاستتم قائما فليمضي وليسجد سجدتين وإن لم يستتم قائما فليجلس ولا سهو عليه رواه أبو داود وابن ماجه والدار قطني واللفظ له بسند ضعيف طيب يندن የተለየ የተለየ ነገር ያመጣል وعن المغيرة بن شعبة مغيرة بن شعبة كتباله تزجب رضي الله عنه أن رسول الله صلى الله عليه وسلم يا الله ملكتنيا قال قالوا ማለት اذا شك احدكم አንዳችሁ በሚጠራጠር ሰዓት فقام في الركعتين እናም ሁለት ረካ ላይ ቆመ فاستتم قائما ቀጥ ያለ ሆኖ ቆመ اليمضي በዛው ይቀጥል እንዳይመለስ ወለስጁድ ሰጅደተይን ሁለት ስጁዶችን ይውረድ እንጂ ማለት ነው فإن لم يستتم قائما ተስተካክሎ ካልቆመ ተስተካክሎ ሳይቆም ካስታወሰ ማለት ነው فليجلس ይቀመጥ ولا سهو عليه የመርሳ ስጁድም የለበትም ማለት رواه ابو داود وابن ماجه والدارقطني واللفظ له بسند ضعيف እሺ اذا شك احدكم فقام في الركعتين ተጠራጠረና ሁለት ረካ ላይ ቆመ ነው ከቆመ በኋላ እንዳይመለስ እያለን ነው ካልቆየ ግን ያው ቀጥ ካለ በኋላ እንዳይመለስ ቀጥ ሳይል ከሆነ ግን ይመለስ ነው ይሄ በምን ይታወቃል ግዜ ቃይዳ ሁሉ እያልንገራችሁ ሰውየው ተስተካክሎ ቆሟል የሚባለው ጉልበቱን መንከት የሚያቀተው ያክል ከሆነ ነው የረሳውን ነገር ሳያስታውስ ቀጥ ካለ ጉልበቱን መንከት አይችልም ገና እንደው ሊነሳ ብርግ እንዳለ ከሆነ ግን ቀጥ ብሎ አልቆመም ማለት ነው ጉልበቱን መንካት የሚችልበት ከሆነ አልቆመም ይመለስም አሁን አንዳንድ ተከታይ ያደናግራል ኢማሙንም ድንግርግር ያደርገዋል ለምን ኢማሙ ረስቶ አላሁ ሰሚዓ ማን አላህ ብሎ ይቆማል መቆሙን ካረጋገጠ ሱብሃንአላህ ብሎ መከተል ነው ያለበት እንጂ ሱብሃንአላህ ያም ሱብሃንአላህ ያም ሱብሃንአላህ ሲልበሰው ደንግጦ ቁጭ ሊል ይችላል ይሄ ደግሞ ሙኻሊፍ ለስና ይሆናል ቁጭ ካለ ለምን ቀጥ ብሎ ከቆመ በኋላ መርሳቱን ቢያስታውስ እንኳን አይመለስምና ማለት ቀጥ ብሎ ካልቆመ ግን መመለስ ይችላል ነው ሐዲሱ ያው ትንሽ ያደካክሞታል ኢማሙ አልባኒ ግን ان الحديث بهذه الطرق متابعات صحيح لا سيما بعض طرق صحيحه عند الطحاوي حارس طرونه يعني شيخ الباني رحمه الله ماشي عن عمر رضي الله عنه عن النبي صلى الله عليه وسلم قال ليس على من خلف الإمام سهو فإن سهى الإمام فعليه وعلى من خلفه رواه البزار والبيحقي بسند ضعيف بسند ضعيف ايوه ايه لما عند حكم يمتالنا وعن عمر رضي الله عنه ስራቸውን አላህ Subhanahu Wa Ta'ala ይወደድላቸውና ዑመር ኢብኑ ኸጣብ عن النبي صلى الله عليه وسلم ከነብያችን በመጥቀስ انه قال እሳቸው አሉ ይሉናል ነብያችን ليس የለበትም ማለት ነው على من خلف الامام ከኢማሙ ጀርባ ቆሞ ተከትሎ በሚሰግድ ሰው ላይ ዋጅብ ነገር ቢረሳ ሰህውን የመርሳ ስጁድ የለበትም ከኢማም ጀርባ ሆኖ ዋጅብ ነገር ቢተው ሶላት ውስጥ ዋጅብ ትቻለሁ ብሎ ሰው አይወጅበትም ሰው የለበትም ለምን ተከታይ ነው እንጂ አስከታይ አይደል فإن سهل ኢማሙ ኢማሙ ከረሳ ግን ኢማሙ ያሰገደ ከረሳ فعليه ኢማሙ ላይ ማለት ነው በሱ ላይ በኢማሙ ላይ አለበት وعلى من خلفه ተከተለው በሚሰግዱ ሰዎች ላይ ወጅባል እዚህ ጋር ኢማሙ የሆነ ዋጅብ ነገር ረሱ ተነሳ ተከታዮቹ ግን አረሱ ተከታዮቹ አረሱ ኢማሙ ስለረሳ ብቻ ሱጁ ሲወርድ አብረው ይወርዳል ተከታናቸውና በተቃራኒውሳ ኢማሙ አረሳም ተከታዮቹ ግን ረስተዋል ሰይድ ሰብ የለባቸውም መሪ አይደሉማ ተከታዮች ይሄን ነው የሚለን ሐዲሱ በሐቂ ዘግቦታል ضعيف ነው ቃል ሸውካን في خارجته ابن مصعب وهو ضعيف ابو الحسن المدني وهو مجهول ያው ሐዲሱን ያጣጣሉት ነው ሁክሙ ግን ትክክል ነው ኢማም ሲረሳ ተከታይ ቢረሳም ባይረሳም እሱ ይወርዳል ተከታይ ቢረሳ ተከታው ማይወርድም ኢማሙም ማይወርድም ስጁድ ማለት ነው ቀጥሉ وعن ثوبان رضي الله تعالى عنه أن النبي صلى الله عليه وسلم قال لكل سحو سجدتان بعدما يسلم رواه أبو داود وابن ماجه بإسناد ضعيف እሺ ثوبان رضي الله عنه سرعون الله رضي انه قال عن النبي صلى الله عليه وسلم انه قال لكل سهو سجدتان من ያክል ሱጁድ የሚወረደው አንድ ዋጅብ የረሳ ሰው ሁለት ሱጁድ ማድረግ የግድ ነው መቼም ከዛ በላይ ይገደድም عن النبي صلى الله عليه وسلم انه قال لكل سهو አሉ ለእያንዳንዱ መርሳት ሰጅደታኒ لكل سهو አንድ ዋጅብ የተወሰው ለእያንዳንዱ ማለት ነው ሰጅደታን ሁለት ሱጁድ ይወረዳል መቼ بعد ما يسلم ካሰላመተ በኋላ ያው ተያዝም ቀርቶ ሶላተ ኢብራሂምያም ቀርቶ ያሰላምታል ካሰላመተ በኋላ ሁለት ሱጁዶችን ይወርዳል ነው رواه ابو داود وابن ماجه بسند ضعيف حديث حسن ذرذر ضعيف ያሉ ሰዎች ስላሉ ይልታል ከሞ ሐሰን ነው ያሉን ሰዎችም አሉ أن كل سهو يقع في الصلاة فله سجدتا سهو صلاة ውስጥ ሆነን የምንረሳው ነገር ሁሉ ሰጅደ ሰው እንድኖር ያስደርገናል እሺ አሁን ትንጨረስ ማለት ነው ሰይድ የተሰሁ የሚያስወርዱ ነገሮችን ጠቅላላ ጨርሰናል አሁን ከዚህ በኋላ ቁርአን ቀርቶ ደግሞ ሱጁድ የሚወረድበት ሊነግረን የፈለገው መጀመሪያው ሐዲሳችን ላይ ሁለት ረካ ላይ መቀመጥ ነው ረሱ ዋጅብ ረሳ አንድ ሰው ሰይድ ሰው አለበታል ሁለተኛው ላይ የረሰው ምንድነው ፈርድም ዋጅብም ነው የረሰው ነገራችን ላይ ፈርድም ዋጅብም ነበረ ለምን ሆት ረካ ላይ አሰላምተው ነብያችን አለይሂ ሰላቱ ሰላም ማሰላምት የነበረባቸው ግን አራት ረካ ላይ ነበረ ዙህር ማለት ነው አስር ማለት ነው ሶላት ማለት ነው ስለዚህ ቢራሱም ግን ረሰው አልቀሩም አስታወሱና መልሰው ቆመው ሁለት ረካን አምጥተው ሰይሰው አድርገው ፈጸሙ ሶላታቸው ማለት ነው طيب እዚህ ጋር ሆነም መርሳት የሚወስዳለ ነው ግን ሁሉም መልሰው ቢሰሩትም መሐከለ ረስተው ተደናገረው ቆይተዋልና ሰይድ ሰይ ይወረዳል ነው ሌላው ጥርጣሬ ስንት ሶላት ላይ ስንት ነው የሰገጉት ይሄን ያክል አረ ይሄን ያክል አይሆንም የሚባልበት ጥርጣሬ ይኖራል እዚህ ጋር ወደ አንደኛው ያደፋል ለምሳሌ 3 ረካ ነኝ 4 ረካ ነኝ ብሎ ወደ አደፋበት እርግጠኛ ወደ ሆነበት ወደ 3 ሲወሰደውና 3 የተገቡት ይበል ከዛ አንድ አንድ ካይጨምርበት አራት አድርጎ ያሰላምት መጨረሻ ላይ ሰጅደተሰሁ መውረድ ያለበት እንጂ ይብለናል